ወላሁ ዩሪዱ አን የቱበ አለይኩም ወንጀሎችን በአሁኑ በትዳር አማካይነትም ሆነ በሌላ አይነት አካሄድም የምትዘፈቁትን ወንጀል አይነቶችን ተውበት ሊያስተምራችሁና ተውበቱንም እንዲያረግላችሁ ፈልጎ ነው። ግን የሰው ልጅ አኗኗር እንደፈለገ በዘፈቃድ እንደፈለገ ልቅ ሆኖ ነው መኖር ያለበት። የፈለገውን አግብቶ ስሜቱን እንዲያረካ ከማንኛውም ጋር ዘሎ ይህ ህግና ደንብ ለምን ያስፈልጋል? የሰውን ልጅ መኮተብ ነው፣ የሰውን ልጅ ነፃነት መንፈግ ነው ብሎ የሚሉት አይነቶችም አለ። ወዩሪዱ ለዚነ የተቢኡነ ሸህዋት አንተሚሉ መይለን ዐዚማ በፍላጎታቸውና በነፍስያቸው ሸይጣን የሚጋልብና የሚጋልብባቸው አይነቶች የሰውን ልጅ በስህተት እንዲንሸራተቱና ወደዛ እንዲያጋድሉ ፈላጊዎች ናቸዋል። አላህ ግን ሲያስተምር በአሁኑ ትንታኔ መልክ ዩሪዱ ላሁ አን ዩኸፊፈ አንኩም አላሁ ስብሓነ ተዓላ መግራት ያለበትን ቦታ አግራርቶ በሐራም ከምትወጥቅ በሐራም ላይ ተዘፍቀ አላህንም ከምታስቆጣ አንተም ችግር ላይ ከምትወጥ ልትመጥን የምትችለውን ዝቅተኛዋንም ቢሆን አግብተህ ኑር ሲል አላህ ከፊፍ ሊያደርግ ነው። ክር ያለውን ሊያላላ ፈልጎ ነው። ወኹሊቀ ልኢንሳኑ ደዒፋ። ሌላው ደግሞ ምንድን ነው? የሰው ልጅ ስሜት ላይ በተቃራኒ ጾታ ሴት ላይ ስሜት ላይ በጣም አቋሙ ደካማ ነውና አለ አላህ ሱብሓነሁ ወተዓላ። አይቻለውምና የተወሰኑ ጊዜያቶችን ቢቋቋም ቀጥሎ ደግሞ የማይቋቋም ሲፈጠርም አቅሙ በዚህ ጉዳይ ላይ በጣም ደካማ ስለሆነ ይላል አላህ ሱብሓነሁ ወተዓላ። ያ አዩሃ አለዚነ አመኑ ላ ተአኩሉ አምዋለኩም በይነኩም ቢልባጢል። አሁን ወደ ሌላውና ወደ ሌላ ርዕስና ወደ ሌላ አጀንዳ ገባ። አላሁ ሱብሓነሁ እናንተ በአላህ ያመናችሁ ምእመናን ላ ተአኩሉ አምዋለኩም በይነኩም ቢልባጥል የእርስ በርሳችሁን ገንዘብ እንደ ገንዘብ የምጥም ነገር የለም መቼስ። ስለዚህ በባጢል በማጭበርበር የማጭበርበር ሂደቱ በየትኛው መልኩ ይሁን ኪስ ውስጥ እጅ ከቶ የመነተፈ ሰው ብቻ አይደለም እኮ የሰው ገንዘብ በላ የሚባለው። ተበድሮ የከለከለን በላ። ተበድሮ ሊበላ ሌላ ምክንያት ነግሮም ቢሆን ይበላ በላ። መልኩ ምንም ይሁን በወለድም በለው በቁማርም በለው። ሌላ ደግሞ አሁን በአሁኑ ጊዜ ምንድን ነው ያለው? በኳስ ምንድን ነው ይባለው? ያ ክለብ እንደዚህ እንደዚህ እና አስይዝ እንደዚህ ይገባችኋል እናንተ እንግዲህ በየትም በኩል ይሁን የሰውን ገንዘብ በባጢል እንዳትበሉ ኢላ አንተኩና ቲጃረተን አን ተራድን ሚንኩም በግብይት ላይ ስትገዛ ስትሸጥ አትርፎ ይሸጥልሃል። ምክንያቱም ከአንተ በሚገዛ ጊዜ በአስር ብር ገዝቶ እሱ በአስር ብር ገዝቶ ላይሆን ይችላል። እችን ውሃ በሰባት ብር በስምንት ብር ገዝቶ ሊሆን ይችላል። አትርፎ ሊሸጥ ሁለት ብር አልበላህም አላጭበረበረን። ይሄ ግብይት ነው። በስምምነት ተዋዳችሁ የምትገባዩት ሲቀር አለ አላሁ ስብሃነ ወተዓላ። ወላ ተቅቱሉ አንፉሰኩም ኢነላሃ ካነ ቢኩም ረሂማ። የሰው ልጅ ህይወታችሁንም አታጥፉ። የሰው ልጅ ከሚያ ህይወቱን ሊያጠፋ አይደለም የሌላ ሰው ህይወት የራሱንም ህይወት ሊያጠፋ ከሚያስችሉ ነገሮችና ከሚያስገድዱት ነገሮች አንዱ ትልቁን ቦታና ትልቁን ድርሻ የሚይዘው ገንዘብ ነው። ለገንዘብም ብላችሁ ይሁን ለጥቅማ ጥቅምም ብላችሁ ይሁን ለሌላም ለሌላ ነገር ይሁን የሰውን ህይወት ማጥፋት ብቻ አይደለም፣ የራሳችሁንም ህይወት አታጥፉ። አላህ ሱብሓነሁ ወተዓላ አዛኝ ጌታ አላህ ነውና ይላል። ወመን የፈዕል ዛሊከ ዑድዋን ከዚህ ህይወት ውስጥ ይሌል አንዳንድ ሰው ከዚህ ህይወት ራሴን ለምን አላሰናብትም? ራሴን ለምን አላሳርፍ? የአርፋ ለአርፍም ሌላ ጥያቄ እኮ ነው። እዛ ያለውን ስቃይ አላወቀም፣ ግን መዘዙ ብዙ ነው። ሸይጣን ነፍስያ ለብስጭት አብቅቶት ራሱን ገደለ፣ ራሱን አጠፋ። ቅድም የእርስ በርሳችሁን ገንዘብ በማጭበርበር አትብሉ በሚለው በዛ ተነሳስቶ የሚሆን በላለው ስል ሳይሳካ ሆኖ የሚሆን ሌላም ሌላ ቋንቋ በለው የራሳችሁን ትንታኔ ስጡት። ሊታነቅ ወይም ራሱን ሊገል ወሰነ። ጀናዛው አይሰገድበትም። ከላስ ዝም ብሎ መቅበር ነው። ራሱን በራሱ የገደለ ሰው መዘዙ ማአት ነው። ወመን የፍዓለ ዛሊከ ኡድዋና ይሄንን ድርጊት እንዲህ በቁርአን ህግና ደንብ ላይ ማድረግ የለብህም ተብሎ ተከልክሎ ማስጠንቀቂያ እየተሰጠው የተገበረ ሰው ኡድዋንም ወዙልማ ድንበር ጥሶ አውቆ ሆን ብሎ ፈሰውፈ ኑስሊህ ናራ የምናስገባው ጀሃነም ነገ ንዳድ በሆነቻ በተቀጣጠለችዋ እሳት እንከጠዋለን አለ አላሁ ስብሐ ወተዓላ። ወካነ ዛሊከ አለላህ የሲራ። ይሄ ማለት ማንም ይሁን ማንም ለአላህ የሚከብደው ጉዳይ የለም። ለችግሩና ለደህንነቱ ሲል ከደህንነት ወለል በታች ያሉ ድሃ አገሮች ብቻ ይታነቃሉ ብለን መጠበቅ ራስን በማጥፋት የበለጸጉት ይብሳሉ። እነሱም ቢሆኑ ኢንተጅተኒቡ ከባኢራ ማ ቱንሃውነ አንሁ አንኩም ሰይአትኩም አለ አላሁ ስብሓነ ወተዓላ። በየትኛውም መልኩ የወንጀል አይነት ዘርፉ ብዙ ነው። ወንጀል ዘርፈ ብዙ ነው። ቅድም ባልነው መልኩም ይሁን በገንዘብም ይሁን በሴትም ይሁን በሌላም በሌላ እንተጅተኒቡ ሰዎች የምትርቁ ከሆነ ራሳችሁ የምትጠነቀቁ ከሆነ አንኳር አንኳር የሆኑና ፈርጣማ ፈርጣማ የሆኑ ወንጀሎችን አላህን የሚያስቆጡትን ሰማይና ምድርን የሚያነቃንቁትን በአላህ ቁጣ ከእንደዚህ አይነት ወንጀሎች የምትርቁ ከሆነ ኑከፍር አንኩም ሰይአትኩም ጥቃቅኑን ትናንሹን እኛው እናራግፈዋለን፣ ችግር የለውም እኛው እንደመሰዋለን አለ። እናንተ ለትላልቁና ለፈርጣሙ ብቻ ሙሉ ጥንቃቄ ይኑራችሁ። እነዚህ ፈርጣማ የሚባሉ ወንጀሎች ተቆጥሯል በሐዲስ ነቢዩ አለይሂ ሰላቱ ወሰላም ብዙና በርካታ ቢሆኑም ሽርክ በአላህ ላይ ማጋራት ልክ አላሁ ስብሓነ ወተዓላ ከአላህ የምታገኘውን ነገር ሁሉ ከሰው ልጅ አገኛለሁ ብለህ የምትንጠለጠል ከሆነ ያ ሰው የሞተም ይሁን የኖረም ይሁን ጦንቃይም በለው ሲህረኛም በለው ሌላም ሌላ ይሄ አንዱና ትልቁ ፈርጣማው ትልቁ ወንጀል የሚባለው ቅድሚያና የመጀመሪያውን ደረጃ የሚይዘው ይሆናል። ሁለተኛው ቀትለ ነፍስ የሰውን ልጅ ህይወት ማጥፋት፣ ደም ማፍሰስ። ምክንያቱም ምንም ምንም ፈከአነማ ቀተለ ናሰ ጀሚዓ ይላል አላሁ ስብሐነ ወተዓላ። ምስቴን ቀልቃማ እኔ አጫዋትን ወሰደብኝ፣ ያፈቀርኳትን ነጠቀ፣ ገንዘብ እንዲያረገብኝ፣ ሌላም ሌላ በለው አንተ ዝርዝሩን ሌላ ነገር የፈለግከውን በል። ግን ገዳይ ገደለ። ምክንያቱም ምንም ሆነ ምንም ፈከአነማ ቀተለ ናሰ ጀሚዓ ምድር ላይ ያለውን ህዝብ ሁሉ ህምሽክ እንዳረገ ይቆጠራል ወንጀሉ አንድ ሰው ገድሏል ተብሎ አይደለም አላህ ጋር የሚያዝለት። ሶስተኛው ሲህር ድግምት፣ አምኖበት የሚሰራም ሆነ የሚያሰራ አምኖበት የሚያሰራም ሆነ አንዱ ላይ ህይወት ሊያጠፋ፣ አንዱ ህይወቱ እንዲባክን፣ አንዱ የእሱ ሀብትና ገንዘብ ወደ እኔ ይምጣ ብሎ ሌላም ሌላ ነገር የማሰራት አይነት ሰሪውማ ዝም በለውስ ምንጭ ነው። ወላ ዩፍሊፍ ሳሂሩ አይሱ አታ ይላል። ለነገሩ አልሐምዱሊላህ ሴተኞች እያለቁ ነው፣ ብዙም የሉም። መቼም ቢሆን መቼም ነጃ ሊወጡ አይችሉም ሲህረኞች አለ። እሱ የራሱን ህይወት አልለወጠም፣ የሰውን ህይወት በሲህር ለውጣሉ ይላል። እዚህ ላይ መንደፋደፍም በራሱ ሪባ ላይ መግባትም አራጣ፣ ይሄም አንኳር ነው። በጣም ትልቅ ግዙፍ ወንጀል ነው። ምክንያቱም አላህ ሐራም አድርጓል። አይደለም እኔ የሚበለጽግበት መንገድ ነው። የኔ ንድፍ ሐሳብ ትክክል ነው። በችሎታ በእውቀት በተለያዩ ክህለቶች የተሞላን ብለህ አላህን ወደዛ በለኝ ያልሰለጠነ ኋላ ቀር እይታ ለሐራሙ እንመለስበታለን ብሎ ማሻአላ ላጥ የሚያደርግ ዋና ስንቱ አለ። ለተውበት ባደርስስ ይቀጥላል። ወተወሊ የውመ ዛፍ ለዲን አልእስላም ከምድሯ እናጠፋለን ዲን አልእስላምን ብሎ የሚነሳ አካል ኖሮ በቁርጠኝነት ታውቆ አታጠፋም እንፋለማለን የሚሉ ትክክለኛ በኢማን በተቅዋ የተሞሉ ሰዎች እንፋለማለን ብሎ ሲነሱ ነፍሴ ትባስ ብሎ የሚሸሽ እሱም እዛው ይካተታል እያለ አንኳር አንኳር አኩል ማለሊትም በዚህ ይቆጠራል። ትላንትና ትላንት ወዲያ የዳሰስ ነው። የቲሞችንም ወላጅ አልባ ህፃናት የአይታሞችንም ገንዘብ መብላት የመብላት ስልቱ በየትኛውም ብልጠትና በዘመነ መልኩም በለው። ስለዚህ ትላልቅና አንኳር አንኳር የሆኑ ፈርጣማ የሆኑ ወንጀሎችን ከተጠነቀቃችሁ ጥቃቅኖችን እኛው እንተውላችኋለን፣ እኛው እናብስላችኋለን የሚለው ጌታ አላሁ ሱብሓነሁ ወተዓላ ይሄ ወላ ተተመነው ማ ፈደለ ላሁ ቢሂ ባዕደኩም አላ ባዕድ እንዳትመኙ ይላል አላሁ ሱብሓነሁ ወተዓላ። የሰውን ልጅ እኩል አላረገም፣ አበላልጧል። ግን ሲያበላልጥ ምክንያት አለው፣ ሂክማ ጥበብ አለው። ሴቶች በነቢዩ ዘመን አለይሂ ሰላቱ ወሰላም ውስን ሴቶች አባቶቻችን ወላጆቻችን ሲሞቱ የሚደርሰን ውርስ የወንድሞቻችን የወንዶች ድርሻ double ነው ከሴት ሴቶችን ወንዶችን አበለጠብን አላህ እኛ ከምንሰራው ወንጀል ልክ እንደዚሁ ታሳቢ ተደርጎ የወንጆ የወንዶችም ወንጀል አይ double በሆነ አሉ። ልክ እንደዚሁ የዛኔ ይህ የቁርአን አያት ወረደ። ወይም ወንዶቹ የሴቶቹን ይህን እና ምኞት ይሰሙና ዱንያ ላይ የምንሰራቸው ኸይር ስራዎች ሰላት በለው ሰውም በለው ሐጅ በለው ሌላም ሌላ ግዳጆች ሴቶች በጾታችሁ ተብሎ ልክ እንደዚህ እንደ ውርሱ ዝቅ ብሎ أجر ثواب እዛ አላህ ጋር የሚከፈልልን ከሴቶቹ double በሆነልን ለእኛ ለወንዶች ወንዶቹ ደግሞ እንደዚህ አይነት ምኞት ላይ ولا تتمنوا ما فضل الله به بعضكم على بعض። ይሄ የቁርአን አያት ነቢዩ ላይ ወረደ። አትመኙ፣ አጉል ምኞታል። አላህ አንዳችሁን ከአንዳችሁ ሲያበላልጥ የራሱ ጥበብ አለው። እዚህ ውስጥ ገብታችሁ መፈትፈት አይገባችሁም አለ አላህ ሱብሓነሁ ወተዓላ። ሊርጃሊ ነሲብ ሚመክተሰቡ ወልኒሳኢ ነሲቡ መቅሰብ አኸራ ላይ እዚህ የሰራውን ድርሻ እዛ ያገኛል። በወንጀሉ ልክ መልካም ስራ ከሆነ በዚሁ እዛ ይከፈለዋል። በጾታ የሚለይ ነገር የለም ነው። ሴቷም እንደዛው፣ ወንዱም እንደዛው። ወስአሉላህ ሚን ፈድሊ እዚህ በተለያየ ነገር ማበላለጡ የአላህ ፈድል ነው። አላህ በረካ ሲያደርግ ነው። ስለተበላለጠም ሊሆን አይችልም። የሰው ልጅ የአላህን ፈድል ለምኑ። ኢነላሃ ካነ ቢኩል ሸይኢን አሊማ ወሊኩል ጀዐልና ማዋሊያ ሚማ ተረከል ዋሊዳኒ ወልአቅረቡን አለ አላሁ ስብሓነ ወተዓላ። ድሮ ወላጅ ወይም አንድ ሟች በሚሞት ጊዜ ለልጆቹ ለምስቱ፣ ለአባት፣ ለእናት፣ ለወላጆቹ እያለ ሰሞኑን ያየነው የቁርአን አያት የውርስ ክፍፍል ድርሻ ነቢዩ ላይ ከመውረዱ በፊትና የውርስ ስነ ስርዓት ዝርዝር ሁኔታው እንዴት እንደሆነ ቁርአን ከማስተማሩ ወይ ከመውረዱ በፊት አረቦች አንድ ባህሪ ነበራቸው። በጓደኝነት፣ በጥገኝነት በመግባባት ያስጠጉትን ሰው ወራሽ ያደርጉ ነበረ። ቃልም ይገቡ ነበር፣ ይሙሉም ነበር። የውርስ ህግጋት፣ ደንቦች ከወረዱ በኋላ ይሄ ታገደ። አለ ወሊኩልን ጀአልና መዋሊያ ሚማ ተረከል ዋሊዳኒ ወልአቅረቡ ለእያንዳንዱ ሰው ሟች በሚሞትበት ጊዜ ወራሽ ወራሾችን አዘጋጅተናል። ዝርዝር ሁኔታቸውን በቁርአን ላይ ተቀምጧል። ሚማ ተረከል ዋሊዳን አቅረቡ ንብረት ትቶ ሟቾች ወላጅም ይሁኑ ሊወረሱ የሚችል ቅርበት ያላቸው ዘመዶችም ይሁኑ ለወራሾች የሚከፋፈለውን ድርሻ ወስነን ዘርዝረን ተንትነን በየደረጃው አስቀምጠናል። ግን ወለዚነ አቀደት አይማኑኩም ፋቱሁም ነሲበሁም። ቃል ኪዳን ከዚህ በፊት ተጋብታችሁ ዘመን ያልሆነ በጥገኝነት ረዳሃለሁ፣ አግዛሃለሁ፣ ጎንህ ላይ ቆማለሁ የሚለው ችግር የለም። እሱን ድርሻ ድርሻቸውን አድርጉላቸው። ውርስ ግን ሊሆን አይችልም። የውርስ የቁርአን አያቶች የውርስ ክፍፍልን ይዞ የመጡት ይሰርዙታል። ይሄን አመለካከታቸውን ማለት ነው። ኢነላህ ካና አላ ኩል ሸይን ሸሂዳ